ወለዚነ ከፈሩ ወከዘቡ ቢአያቲና ካፍር የሚባል ማንኛውም በቁርአን ትእዛዝ ሊቆም ያልቻለ ማንኛውም ሰው ቁርአኑን የነፍስያውን ማሸነፈ አድርጎ ያልተጠቀመ ሰው ከሸይጣን ሊሸሽና ልርቅ ያልቻለ ሰው ሁሉ አፈንጋጭ ነው። ሐቅን የሸፈነና ከሐቅ የራቀ ይሆናል፣ ከሐቅ ያፈነገጠ ይሆናል። እነዛ ከፍረው ከሐቅ ያፈነገጡ በቁርአንና በቁርአን አያቶችና በአንዳንድ ተአምራቶች ያስዋሹ ኡላኢከ አስሓቡል ጀሂም እነዚህ ጀሀነም ላይ የጀሀነም ባለቤቶች ይሆናሉ ይላል አላሁ ስብሓነሁ ወተዓላ። በመቀጠል ያ አዩሃ አለዚነ አመኑ እዝኩሩ ኒዕመተላሂ አለይኩም ማለት ይሄ ሰበብ አለው። ሰበበን ኑዙል ቁርአን ሲወርድ በሰበበን ኑዙል ይወርዳል፣ ያለ ሰበበን ኑዙልም ይወርዳል። ሰበበን ኑዙል ማለት አንዳንድ ቁርአን አያ አንቀጾች ሲወርዱ ምክንያት ይዞ ከመጡ ሰበበ ኑዙል አለው ይባላል። አንድን ነገር ታኮ አድርጎ አንድን ነገር ምክንያት አድርጎ የወረደ የቁርአን አያት ሰበበ ኑዙል አለው ይባላል። ጌታ አላሁ ሱብሓነሁ ወተዓላ ደግሞ ያለ ሰበብም ያወርዳል። ኸልቁን ለማስተማር ኸልቁን ለማስተካከል ባስፈለገ አይነት ሁሉም ይወርዳል ቁርአን። ያም ሆነ ይህ ወደ ምክንያቱ ስንመጣ ነቢዩ አለይሂ ሰላቱ ወሰላም መዲና ሂጅራ ሄደው እያሉ ሲኖሩ ከመካ ማለት ነው። ከዚህ በፊት ባለፉ ድሩሶች ላይ እንዳሳልፍ ነው መዲና ላይ ነቢዩ ሂጅራ ከመሄዳቸውም በፊት የሁዳዎች ይኖሩ ነበር ከሌላ ቦታ ፈልሶ ይመጡ። በኑ ነዲር፣ በኑ ቀይኑቃ እየተባሉ የሚጠሩ የተለያዩ ጎሳ ያላቸው የሁዳዎች። ሂጅራ ነቢዩ አለይሂ ሰላቱ ሰላም ወደ መዲና ከሄዱ በኋላ ወደ ሂጅራ ስደት ከመካ ወደ መዲና እንዲሄዱ ያባረሩና ያሳደዷቸው ቁረይሾች አረቦች ናቸው። የራሳቸው ቤተሰብ የሆኑ ዘመዶቻቸው የሆኑ ወደ መዲና ከገቡ በኋላ መካ ለትቶ የመጡትን ቁረይሾችንም ጠላት አድርገው እዚህ መዲናም ከገቡ በኋላ ያሉትን ይሁዳዎች ጠላት አድርጎ መያዝ ለአካሄድ በዲን ላይ አመቺ ስለማይሆን ጥቃቱንም ስለሚያበረታ በሂጅራ ስደት ወደ መዲና የሄዱበት መዲና ላይ ያሉትን የሁዳዎች በቃል ኪዳን ተስማምተው ተግባብተው ተዋህዶ ለመኖር ተቻችሎ ለመኖር ይህን ዘዴ ዘየዱ ነቢዩ አለይሂ ሰላቱ ሰላም አትነኩንም፣ አንነካችሁም። እናንተን የሚያጠቃ ጠላት ከመጣ ለእናንተ ወገነን እኛ እንቆምላችኋለን። እኛንም የሚያጠቃ ጠላት ከመጣ እናንተም ለእኛ ትቆሙልናላችሁ። በዚህ ቃል ከይሁዳዎች ጋር መዲና ላይ በሚገኙ ይሁዳዎች ጋር ላለመነካካት ቃል ተግባቡ ማ ነቢዩና ሰሃባዎች በዚህ መልኩ እየኖሩ ይህን ዘዴ ሲቀይሱ ነቢዩ እንደነሱ ዘዴና እንደነቱ ስልት ግድም ነበረ። አንደኛ ቁረይሾች መካ ላይ ነው ያሉት፣ ጠላቶች ናቸው። ይህንን ዘዴ ካልዘየዱ እዚህ ያሉ ጠላቶች መዲና ላይ በኑ ነዲር፣ በኑ ቀይኑቃ እያልን አሁን የቆጠርናቸው ይሁዳዎች ሄዶ ሰንሰለት ሊፈጥሩ ነው እዛ ከቁረይሾች ጋር ጠላት ከውጭም ከውስጥም ሊኖር ነው። እዚህ ያሉትን ጠላቶች አቀዘቀዟቸው። በዚህ መልኩ ነቢዩ ከውጭ ጠላት ጋር ግንኙነት እንዳይፈጥሩባቸው በዚህ መልኩ ተግባብተው ተስማምተው እየኖሩ በቃል ኪዳናቸው ላይ ካሰፈሩት ንግግር አንዱ ምን ነበር? እናንተ አንድ ስተት ላይ ገብታችሁ ዲያ ደመካሳ እንድትከፍሉ ብትጠየቁ ካሳውን ለመክፈል እኛም እንተጋገዛችኋለን አሉ ነቢዩ አለይሂ ሰላቱ ሰላም። እናንተም በደም የምትያዙት አጋጣሚ ቢከሰት እኛ እንተባበራለን፣ እናግዛችኋለን። እኛም ቢገጥመን እናንተም ትተጋገዙናላችሁ። ይሁዳዊ ተስማሙ በዚህ ጉዳይ። በኋላ አንድ ጊዜ አንድ ሰሃባ የሆኑ ሰዎችን ገደለ በስህተት ገደለና ለዚህ ካሳ ሰዎቹ ተሰብስበው ነቢዩ መጡና ጠየቁ። ካሳ ክፈሉን አሉ። ሙንዝር ኢብኑ አምር የሚባል ሰሃባ ከኛ ሰዎች ገድሏል። መገደል የማይገባቸውን ያለ አግባብ በስህተት ገድሏል። ካሳ ክፈሉን። ነቢዩ ጉዳዩን ካረጋገጡ በኋላ እንከፍላለን እሺ ብሎ ተስማሙ። እናንተ እናንተም እንድታግዙን እንድተባበሩን በቃላችን መሰረት ይሉና የሁዳዎች ጋር ሄዱ። ነቢዩ አለይሂ ሰላቱ ሰላም በቃላቸው መሰረት በርካታ ሰሃባዎች አብረዋቸው አሉ። አቡበክር አለ አብረዋቸው፣ ዑመር ብኑ ኸጣብ አለ፣ አልይ አለ፣ ሌሎች ሌሎች ሰሃባዎችም አሉ። ትላልቅ ሰናዲዱ የሁዳ አንኳር አንኳር የሆኑ ሰው የሁዳዎች ጠብቀዋቸው ነበር ነቢዩን ለማነጋገር ሁኔታውን አስረዷቸው ነቢዩ በዚህ ካሳ ስለተያዝ እንድትከፍሉን እንድታግዙን እንድትተባበሩን እንፈልጋለን እሺ ያሉ ተስማሙ ችግር የለውም አንደኛ ቃል የገባንና የተስማማን ጉዳይ ነው እናደርገዋለን አሉ በደስታ ተቀበለናል አሉ ግን በጉዳዩ ላይ ተነጋግረን መተን መልስ እንሰጦታለን አሉ ነቢዩን። እስከዛ እርሶ እዚህ ጋር ይረፉ። አንድ ጥላ የተመቻቸ ጥላ እዛ ላይ እንዲቀመጡ እንዲጠብቋቸው አረጉ ከሰሃባዎቻቸው ጋር። የሁዳዎች ፈንጠር ብለው ተነጋግሮ ሊመጡ ያስመሰሉባቸው ስለ ካሳው ጉዳይ ነው። ተንኮሉና ሸሩ ግን ሌላ ነው። ከይሁዳዎች ውስጥ አንዱ ይሄንኑ ቃል ተናግሮ የነበረ ይሄ አይነቱ አጋጣሚ እንዲህ አይነቱ እድል ሁለተኛ አይገጥመንም አለ። ትልቅ ጣራ ባለው ግድግዳ ጥላ ስር ነው ነብዩ የተቀመጡት። ስለዚህ ከበስተኋላ በጣም ግዙፍ የሆነ ትልቅ ድንጋይ ይዞ ከበስተኋላ ጣራ ላይ ወጥቶ ሙሐመድ አናቱ ላይ ጥሎ በርቅሶ የሚገለውን ሰው እናመቻች። እንደዘነት እድልና እንደዘነት አጋጣሚ አይገጥመንም አሉ። እቺ ተንኮልና እቺ ሸር አስደሰተቻቸው እርስ በርሳቸው። ወዲያው አዘጋጁ ከመቅሰፍት ከበስተኋላ ጣራ ላይ ወጥቶ ድንጋይ ይዞ ሄዶ ላያቸው ላይ የሚጥል ሰው። ውይይቱን ሳያጠናቅቁ ጅብሪል ለነቢዩ ነገራቸው። ሰዎች ካሳ እኮ ሊከፍሉ እንማከራለን፣ ተመካክረን እንመጣለን ሲሉ እውነት መስሎሃል እንዲህ አለ። ዘዴው ሌላ ነው። ስለዚህ ምክክራቸውንም ሳይጨርሱ ሁኔታውንም ሳያመቻቹ ዞር ይበሉ ይሂዱ እርሶ ጅብሪል ነገራቸው። በዚህ መልኩ አደጋው ሳይደርስ ነቢዩ ተረፉ። ሌሎች ሰሃቦች ላይ የሚደረሰ ነገር የለም። ይሄ አሁን የምንቀራው አያ ይህንን ነው የሚያመለክተው። ሰበበ ኑዙሉ يا أيها الذين آمنوا اذكروا نعمة الله عليكم إذ هم قوم أن يبسطوا إليكم أيديهم ማለት فكف أيديهم عنكم واتقوا الله አስታውሱ ስንት ኒዕማችሁን ሰጥተናችኋል ይላል አላሁ ስብሓነ ወተዓላ። ሰዎች ጠላቶች የሁዳዎች አስበው ዶልተው أن يبسطوا إليكم أيديهم የተንኮል እጃቸውን እላያችሁ ላይ ሊዘረጉ የግድያና የጥፋት እጅ ላችሁ ላይ ሊዘረጉ ባሰቡ ጊዜ ፈከፈ አይዲየሁም አንኩም አደጋውን እንዳያደርሱ እጃቸውን ያዝነው አለ አላሁ ስብሓነ ተዓላ። واتقوا الله ስለዚህ እንዲህ አይነት رب السماوات والأرض የሆነ ለምንም ለምኑም ሊጠቅምና ሊያግዝ የሚችለውን ጌታ አላህን ተቅዋ ያዙ ይላል አላሁ ስብሓነ ተዓላ። وعلى الله ፈልየተወክ يتوكل المؤمنون ولقد أخذ الله بميثاق بني إسرائيل وبأثنا منهم اثني عشر نقيبا ሌላ አጃኢብ የሆነ ታሪክ ደግሞ አመጣ አላህ ሱብሓነሁ ወተዓላ ምንድን ነው ታሪኩ ያ ሙሐመድ መዲና ላይ የሚገኙ የሁዳዎች የተስማማችሁትን የተግባባችሁትን ቃል አፍርሰው እንዲህ አይነት ተንኮል በመስራታቸው እንዴት ትገረማለህ ነው። እኔ ሌላ የሚገርም አጃይብ ታሪክ ልንገርህ እያላቸው ነው ነቢዩን አለይሂ ሰላቱ ወሰላም። የእነሱ አያቶች፣ አባቶች፣ ቅድመ አያቶች የሰሩትን ከዚህ የበለጠ ድንቅ የሆነ ታሪክ ልንገርህ። አንተ ላይ ጣራ ላይ ወጥቶ ድንጋይ ወርውረው ሊገሉና ሊያጠፉ የሚያስቡትን ቃል ኪዳናቸውን ማፍረሳቸው ተወ። ይሄ ለምን ይገርመሃል? አጃይብ ልንገርህ ይላል አላሁ ስብሓነ ወተዓላ ወለቀድ አኸዘ ላሁ ሚሳቀ በኒ እስራኤል ወበአስና ምንሁም ኢስነይ አሸረ ነቂባ አለ። ይህም ታሪክ አጃይብ የሆነ ታሪክ አለው። በነቢዩላህ ሙሳ ዘመን የእነዚህ አሁን ነቢዩ አጠገብ የሁዳዎች በኑ ነዲር በኑ ቀይኑቃ እያልን የቆጠርናቸው የሁዳዎች አባት አያት ቅድመ አያቶቻቸው በነቢዩላ ሙሳ ዘመን የሰሩትን ተንኮልና ሸር ነው አምጥቶ ለምን ይደንቅሃል? ይሄስ ተሰርቶ የለም ወይ? ምንም አጃኢብ ነገር የለውም እያለ ተስሊያ ነው ሊያጽናናቸው። ሰበቡ ታሪኩ ምንድን ነው? ነቢዩላ ሙሳ ብዙ አጃኢቦችን ከተሻገሩ በኋላ ብዙ ድንቅ የሆኑ ታሪኮችን ካለፉ በኋላ አላህ በብዙ መልክ ነሰራቸው። ነቢዩላ ሙሳ ፍርዓውንን ገረሰሰው። አና ረብኩም ልአላ የሚለውን እኔ ረብ ነኝ ኻሊቅ ነኝ የሚለውን በነፍስያ ታግዞ አምባገነን ሆናለሁ የሚል ሰው ሁሉ ሰዓትና ጊዜ አለው። አላህ የሚሰብረው ቃል የአምባገነንነቱና ያዙኝ ልቀቅነቱ መጠኑ ሊለያይ ቢችልም ከፍ ዝቅ ሊል ይችላል። ግን ጊዜ አለው እንደ እድሜ ስብር የሚያደርገው ቃል ይተነፍስለታል። ፍርዓውንን ሰባበረው ጌታ አላህ ሱብሓነሁ ወተዓላ። ሙሳ አረፈ ከአትባዎቹ ጋር አና ረቡኩም ልአላ የሚለውን አላህ ገረሰሰለት። ሙሳን ነቢዩላህ ሙሳን የተከተሉ አትባዎቹ ሰሃባዎቹ ባህርን በቀላሉ እንዲሻገሩም አደረገ። ይሄ ነው አላህን ያመነ፣ ይሄ ነው ነቢዩን የተከተለ ነጃ የሚወጣው። ይሄንንም ውጤት አዩ። በብዙ ቦታ የነቢዩላ ሙሳን አሸናፊነት አዩ። አጃኢብ የሚሆን ነገር ሁሉ ሁሉ ነገር ተስተካክሎ ተጠናቆ አቅጣጫ አቅጣጫ ከያዘ በኋላ ለነቢዩላ ሙሳ አላሁ ስብሓነሁ ወተዓላ አንድ የሆነ ትእዛዝ መጣ ለነቢዩላ ሙሳ። አሁን የምንገባው እሱ ነው። ወደ አሪሃ የሚባል ቤተል መቅደስ አካባቢ ያለ አንዲት ምርጥ ከተማ ነች። አሪሃ ትባላለች ቦታዋ። ከነአንዮች ይኖራሉ እዛ ጋ ጀባሮች ምነል ጀባቢራ አሉ እዛ ጋ ነቢዩላህ ሙሳን የሚቃወሙ ሐቅና ዲንን የሚጠሉ ሁሉ ነገር ለነቢዩላ ሙሳ አላህ ሱብሓነሁ ወተዓላ እየጠረገ እየጠረገ ኑስራ በኑስራ እየሆኑ ድል በድል እየሆኑ ከመጡ በኋላ ከመስር በነገራችን ላይ መስር ላይ ነው ፍራውን ይኖር የነበረው መስር ማለት ግብፅ መስሩ ኒሳ ኦሪሰኑ ኔት እና ሁሉ ነገር መንጥሮ ከጨረሱ በኋላ በበላይነት ነቢዩላህ ሙሳ እየመሩ እያለ በይተል መቅድስ መግባት አለባችሁ አሪሃ አለ አላህ ወሰነ። ግን እዛ ጋ ግዙፍ ግዙፍ የሆኑ ሰዎች አሉ፣ በአቅምም ግዙፍ የሆኑ ጭንቅላታቸውም እነዚህ ሰዎች ገብታችሁ ትጓጋላችሁ ፊልሚያ ትከፍቱና ጥርግ አርጋችሁ ትጨርሳላችሁ። እኔ አለሁ ከእናንተ ጋር አለ አላህ ሱብሓነሁ ወተዓላ። እገዛዬ ከእናንተ ጋር ነው። ለነቢዩላ ሙሳ ነው ወህይ እየወረደለት ያለው። ይሄ ከመሆኑ በፊት ግን አስራ ሁለት በኑ እስራኤሎች አስራ ሁለት ጎሳ አላቸው። በአስራ ሁለት ጎሳ የተከፈሉ ናቸው። ሲዴ፣ ሰፋቶ ምናምን በለው ከነዛ አንዳንድ ኑቀባ ትመርጣላል። አንዳንድ ኃላፊ ተወካይ ትመርጥና አስራ ሁለት ምርጦችን መርጠህ ወደ እነዚህ ሰዎች ስደድ። ሰልለው እንደ ደህንነት አጥንተው ይዞ በሚመጡት ተልኮ መሰረት ሰዎችን ሰራዊት ይዘህ ትገባና ትጨርሳለህ። ድል ከኛ ጋር ነው፣ ችግር የለውም አለ አላህ ሱብሓነሁ ወተዓላ። ለሙሳ ቃል ገባለት። አይቶ የመጡትን ነገር ግን ለማንም መንገር የለባቸውም። ለአንተ ብቻ መንገር አለባቸው አለ አላሁ ስብሓነሁ ወተዓላ። አስራ ሁለቱም ሰዎች በነቢዩላ ሙሳ ካህረባ በነቢዩላ ሙሳ ምርጫ አስራ ሁለት ኑቀባዎች ተመረጡና ተላኩ። أمر الله بني إسرائيل بالسير إلى أريها وهي أرض بيت المقدس بيت المقدس ላይ ምርጥ የሆነ አሁን ያልኳችሁ አገር ቦታ ነው። በነቢላ ሙሳ አማካኝነት የተመረጡ ኑቀባዎች እነዚህ ምርጦች አስራ ሁለቱ ፈሳሩ ሄዱ። ሀታ ኢዛ ካኑ ቀሪባ ሚንሁም በአሰሙታ ኢስና አሸራ ነቂባ من جميع أسباط بني إسرائيل فصاروا يريدون أن يأتوه بخبر الجبابرة هيدون أريها المبال أكبابي درسوا ፈተና ሲደርሱ ዝም ብሎ የሆነ መለስተኛ ዝቅተኛ የሆነ ሰው ነው። ለዛውም ከሰዎቹ ውስጥ ወደ ጫካ ሄዶ ለቤት ማገዶ እንጨት ሊለቅም ለምስቱ ሄዶ ጫካ ሄዶ ለቅሞ ማገዶ እንጨት አስሮ ጭንቅላቱ ላይ ተሸክሞ ወደ አሪሃ አሪሃ የሚባል አገር ላይ ነዋሪ የሆነ ሰው ነው። ከነዚህ ከአስራ ሁለቱ ሰዎች ጋር ተገናኘ። ነቢዩላ ሙሳ ከላካቸው ሰዎች ጋር ቁመቱ ዝም በሉት፣ ይህም መስጂድ ይደርሳል ልበል ፈለቀሁም ረጁሉን ሚነል ጀባቢራ ዩቃሉ ለሁ ዑጅ ኢብኑ ኡቅ ፈአኸዘ ልእስና አሸራ ፈጀአለሁም ፊ ሁጅዘትህ ወአላ ራእሲ ሁዝመቱ ሀጠብ አስራ ሁለቱንም ሀፈፍ አረገ ለቀመና ጭንቅላቱ ላይ ያለውን ማገዶ እንጨት አውርዶ አስራ ሁለቱንም አንድ ላይ አድርጎ በማገዶ እንጨት ላይ አሰረና ብድግ አድርጎ ተሸክሞ ይዟቸው ሄደ። አስራ ሁለቱንም ግዙፍነቱን እናንተው ገምቱ ምን እንደሚያክል እንግዲህ። ፈአንጠለቀ ብህም ኢለ ምራአቲ ወደ ምስትዮ ይዞ ደረሰ ቤት። ፈቃል انظر ኢላ هؤلاء القوم አለዚነ የዝዑሙን አነሁም يريدون أن يقاتلونا فطرحهم بين يديها ከነ እንጨቱ ከነ ማገዶው እንጨት ጋራ አጠገቧ ላይ ዝብ አርጎ ጣለና አይሻቸው እነዚህን አለ። ከኋላቸው አንዱ ነቢይ ነኝ የሚል ሰውዬ አለ። እሱን የላካቸው መንገድ ላይ እየመረመረ እየጠዘጠዛቸው ይዞ መጥቶ ደርሷል። ለምን የት ነው የምትሄዱት እያለ ሽንት በሽንት ሆነዋል እነዚህ ሰዎች። አስራ ሁለቱንም ነው የተሸከመው። እኛ ብንሆን በሉት እስቲ ጉድ ብለዋል። ተራራ ያክላል፣ ግዙፍ ነው፣ ለፍልፋል ሁሉ ነገር። የላከን ነቢዩላ ሙሳ ነው። ነው የላካችሁ? ለዚህ ለዚህ ነው፣ እንደዚህ ነው፣ <laughs> ከእኛ ጋር ልትዋጉ እያለ ወስቶ አድርሶ ባለቤቱ አጠገብ ከነማገዶ እንጨት ጣላቸው፣ ዘረገፋቸውና አየሽ፣ እነዚህ ከእኛ ጋር እንዋጋለን ባዮች ናቸው ፈቃል አላ አጣህንሁም ብርጅሊ አለ። አንዴ ቆሜባቸው ልደፍጥጣቸው ልጨፍልቃቸው አላት። ከዛ በኋላ አንዳንዴ የሴት ምክር ፈቃለት በልከሊ አንሁም ሐታ ዩኽብሩ ቀውመሁም ቢማ ረአው ይሄን ጉድ አጃኢብ ያዩትን ሄደው እዛ ነግረው ስጋት በስጋት እንዲያደርጉ ልቀቃቸው ይሂዱ አለች። ጥሩ ነው አለና ለቀቃቸው። ሁለተኛ ወደዚህ ታስባላችሁ። ሁለተኛ እንዴት ሆኖ ያስባል እነሱ ይህን እያዩ <laughs> ፈፈአለ ዛሊክ ፈለማ አኽረጀ ልቀውም ቃለ ባዕዱም ሊባዕድ ከአሁን አሁን መጥቶ ይዘን ይሁን እያሉ ወደኋላ እያዩ አምልጠው ሄዶ የደረሱበት ደረሱ። መንገድ ላይ እየተነጋገሩ ሄዱ። ምን ይሻለና ይህን ታሪክ ለበኒ እስራኤሎች የነገርን እንደሆነ ነቢዩላ ሙሳን የተከተሉ ሰዎች ከነቢዩላ ሙሳ ሊያመልጡ ሊሸሹ ነው። ሙርተድ ሊሆኑ ነው፣ ሊከፍሩ ነው። ይህን ጉድ የተናገርን እንደሆነ ያዘዘን ነቢይ ነው፣ ሙሳ ነው የላከን። ችግር የለም ሂዱ ያለን እሱ ነው። አንድ የተገኘ ነገር ካለ ለእኔ ብቻ ንገሩ ነው ያለው። በሀሳብ እየዋለሉ እየዋለሉ መጡ። ደረሱ አካባቢያቸውን። ከደረሱ በኋላ በጣም አጃብ የሚሆነው ከአስራ ሁለት ውስጥ ሁለቱ ብቻ ላለመናገር ላለመተንፈስ አቋም ላይ ቆሙ። ሌሎቹ ከደረሱ በኋላ ፈጃአለ ረጁሉ ዩኽቢሩ አኻሁ ወአባሁ ቢማ ረአ ምን ዑጅ ኢብን ኡቅ ወከተመ ረጁላን ሚንሁም ለልጆቻቸው ለምስቶቻቸው ቤት ውስጥ ምስጢሩን ሁሉ ዘከዘኩ። ገና ነቢዩላ ሙሳን ተገናኝቶ ሁኔታውን ሳይነግሩ ከነቢዩላ ሙሳ በፊት ህዝብ አወቀ ጉዳዩን። አህዳቸውን አፈረሱ፣ ቃል ኪዳናቸውን አፈረሱ። አሁን የምንገባበት ቁርአን አያት ይሄ ነው። ስለዚህ አላሁ ስብሓነ ወተዓላ ወለቀድ አኸዘ ላሁ ሚሳቅ በኒ እስራኤል አይደል ወለቀድ አኸዘላሁ ሚሳቀ በኒ እስራኤል አስራ ሁለት ሰዎችን ከጎሳዎች ምርጥ ምርጥ የሆኑትን መርጠት ያ ሙሳ ላክ ቃል ኪዳን ይግቡ፣ ቃላቸው ላይ እንዲቆሙ አሪሃ ገብታችሁ በጣም ጀባር የሆኑ ግዙፍ የሆኑ ሰዎች፣ አስቸጋሪ የሆኑ ሰዎች፣ ሀቅን ያልተቀበሉ ለዲን ጀርባ የሰጡ ሰዎች አሉ። ሄዳችሁ ትዋጋላችሁ። አጃኢብ የሆነ ማሸነፍ ታሸንፏቸዋላችሁ። እኔ በእገዛዬ ከእናንተ ጋር ነኝ ብሎ ለነቢዩላህ ሙሳ ቃል ገብቷል አላ ወባአስና ሚንሁም እስነይ አሸረ ነቂባ አስራ ሁለት ምርጥ ምርጦች ጎሳቸውን እየወከሉ ወቃል ላሁ ጌታ አላህ አለ እኒ ማአኩም አለ እኔ ከእናንተ ጋር ነኝ በእገዛ ሌና ቀምቱም ሰላ በቅድሚያ አማናችሁ ላይ እንድትቆሙና ኢማናችሁ ላይ ጠንክራችሁ የተሰጣችሁን ቃል ለመጠበቅ ሰላታችሁን በወቅታችሁ ሰግዳችሁ ወአተይቱም ዘካ ዘካችሁን ሰጥታችሁ ወአመንቱም ብሩሱሊ በኔ ነቢይ በሙሳ አምናችሁ እሱን በአግባቡ ከተከተላችሁ ወአዘርቱሙ እሱን አጋዥ ከሆናችሁ ወአቅቱሙላህ ቀርደን ሐሰናት ለአኺራችሁ የሚሆን ማንኛውንም መልካም ስራ እየሰራችሁ ወደ አኺራ ካሻገራችሁ ለኡከፍረነ አንኩም ሰያትኩም ያለፉት ስተትና ጥፋቶቻችሁንም ሁሉ እኔ እሽረዋለሁ አለ። ወለው እድክለነኩም ጀናትን ተጅሪ ሚን ታህቲሃ አልአንሃር ሞታችሁ የምትገቡት ጀነት እንዲህ አይነት ባህሪ በመያዝ የተነሳ ከስሩ ከፍራፍሬው ከዛፉ ከጥላው ስር ውሃና ወተት ማር የሚንዘገዘግና የሚፈስ ጀነት ላይ ትገቡና ትደሰታላችኋል። ፈመን ከፈረ ባዕደ ዛሊክ ፈመን ከፈረ ባዕደ ዛሊከ ሚንኩም ከእናንተ ውስጥ በዚህ ጉዳይ ላይቆም በዚህ አህድና በዚህ ቃል ኪዳን ያልቆመ ፈቀድ ደለ ሰዋአ ትክክለኛውንና አላህ የመረጠላችሁን መንገድ የለቀቀ ይባላል። እንዳልናችሁ ጀማዎቹ መጥተው ስጋት በስጋት ሆኑ። በዚህ መልኩ ነበር አላህ ቃል ኪዳን የገባላቸው ለአሸናፊነት፣ ለበላይነት የበላይ ሆነው በመነቢዩላ ሙሳ መሪነት ይህን አይነት ቃል ኪዳን አስገብቶላቸው ነው አስራ ሁለት ሰዎች በሰላይነት ወደ አሪሃ ተልኮ የነበረው ግን አልሆነም። በዚህ ቃል ኪዳን ሊቆሙ አልቻሉ። ፈቢማ ነቅድህም ሚሳቀሁም ማለት ይህን ቃል ኪዳናቸውን በማፍረሳቸው የተነሳ ለአናሁም አለ አላሁ ስብሓነ ወተዓላ ፈቢማ ነቅድህም ሚሳቀሁም ቃል ኪዳኑን ለነቢዩላ ሙሳ የገቡትን በቃል ኪዳን ባለመቆማቸው ጠረድናሁም ማለት ነው። ከአላሁ ስብሓነ ተዓላ ረህመት ጠረድናው ምን ረህመቲና ማለት ነው። አባረርናቸው አለ አላህ ስብሓነ ተዓላ ቢሰበቢ ነቅድህም ሚሳቀውም ማለት ነው። ናህዊ የሞካከራችሁ ደረሶች ካላችሁ አልባኡ ሰበብያ ትባላለች እቺ። ወጃአልና ቁሉበሁም ቃሲያ ሀቅ የሚቀበል ቀልብ ስላልሆነ እነዚህ የሁዳዎች ያ ሙሐመድ አሁን አንተን ሊገሉና እንዲህ አይነት ተንኮል ያሰቡት ይሄን ሲሰሩ ለምን ትገረማለህ? የእነሱ አባቶች የእነሱ አያቶች ቅድመ አያቶች በነቢዩላህ ሙሳ ጊዜ እንኳን ይሄን የገዘፈ ስተትና ጥፋት የሰሩ እኮ ናቸው። በአህዳቸው በቃላቸው አለመቆም ባህሪያቸውና ባህላቸው እኮ ነው አለ አላሁ ስብሓነ ወተዓላ። ስለዚህ ቁሉ ቁሉበሁም ቃሲያ ቀልባቸው ሐቅን የማይቀበል ደረቅ አረግነዋል። የሰው ልጅ ቀልብ ከደረቀ በምንም አንቆርቆርለት አይሰማም። ሲጋፋ ታያለህ፣ ሲገፈታተር ታየዋለህ። ቀልብ ከደረቀ ችግር ነው። ዩሐሪፉነል ከሊመ አመዋዲ ከወንጀል ሁሉ የበዛ የበለጠ ተውራት ውስጥ ያለውን ከሊማ ሐቅን ሲያንሻፍፍነ ሲያዛቡታ የለ አላቸው። ወነሱ ሀዘን ሚማ ዙኪሩ ቢህ አላሁ ስብሓነ ተዓላ በተውራት ውስጥ ያለውን ትልቁን ቃል ኪዳን ሞልቶ እንዲቆሙ ይገባቸው የነበረውን ሁሉ <coughs> ረስተው ቃላቸውን ሲጥሱ ይታያሉ አለ። ስለዚህ ወላ ተዛሉ ተጠሊኡ አላ ኻኢነትን ሚንሁም ኢላ ቀሊላ ሚንሁም አለ አላሁ ስብሓነ ወተዓላ። ያ ሙሐመድ ሁሌ ታየዋል ታገኛለህ። የካጂነታቸውን የአጭበርባሪ መሆናቸውን ክደት በክደት መሆናቸውን እነዚህ የሁዳዎች ምናልባት ኢላ ቀሊላ ሚኑም የተወሰኑ ከውስጣቸው አላህ ሀቅን ወፍቆ ዲንን ሰጥቶ የመለሳቸው ሰዎች ብቻ ቢሆኑ እንጂ ፈአፉ አንሁም ወስፋ ኢነላሃ ዩሂቡል ሙሕሲኒን ተዋቸው። ያ ሙሐመድ አጠገብልህ ያሉ የሁዳዎች እንዲህ አይነት ክደት ሰርተዋልና አትከታተላቸው። ኢነላህ ዩሂቡል ሙሕሲኒን። ትልቅ ደግሞ እንዲህ ነው ተው ነው የሚባለው፣ በላጭ ተው ነው ተብሎ የሚባለው። ሌላ ምንም የሚባል ነገር የለም። እነዚህ ወረድ ያሉና ወራዳዎች ስለሆኑ ተዋቸው አለ። አውፍ በላቸው አለ አላህ ሱብሓነሁ ወተዓላ አንዳንድ ዑለማዎች በአብዛኛው ጅምሁሩ አህል ተፍሲር የሆኑ هذه الآية منسوخة بآية السيف والجزية ይላሉ። ቢሆንም ያለው የቁርአኑ ማዕናና ሂደቱ ግን ይሄን ያሳያል።